ባለፈው ሳምንት በእኛ ድራማ እናንተ ልጆች ምን ሆናችኋል ዛሬ? ቁርሳችሁን በልታችሁ ትምህርት ቤታችሁ አትሄዱ? ገና እኮ ለምለም ዩኒፎርሟን አለበሰችን። ማታ ዘመድ አዝማድ እናታችሁን ለመሰናበት ይመጣል አላልኳችሁም? ለሱ ለመዘጋጀት ስራ አለባት። ስማ አየለ፣ ከዛሬ ጀምሮ ልጅ አጠገብ ድርሽ ብትል መፈጠረህን እንጠላ ነው ማረግ ከአቶ ሽብሩ ቢሮ ስትወጣ ይቻል እርግጠኛ ነኝ ንጽህናዬን አረጋግጦልሃል። አቶ ሽብሩ መረጃ የለም ማለቱ አንተን ንጹሕ አያረግህም። ስማ እየለ ላጠፋኸው ጥፋት እኔ ራሴ ፍርዱን በእጄ እንዳልሰጠህ እየሞከርኩ ነው። ባትፈታተለኝ ይሻልሃል። ሜላት፣ አንዴ ላናግርሽ። እንዴ እኔ እኮ ማስቸገሬን ልታቆም መስሎኝ ነበር። ሳራ ሜላት፣ ይሄን ሁሉ ጊዜ ደስትኛለሽ ለማለት እየሞከርኩ ነበር። እሱን ለማለት ያደረግኩት ሁሉ በተሳሳተ መንገድ እንደሆነ ገብቶኛል። እኔ በቃኝ፣ ምንም መስማት አልፈልግም። ወይዘሮ አሰለፈች እኔ ሳልመጣ በልጆችሽ ተከበሽ ትበያለሽ። ጠብቀን ሲመሽ እኮ ነው ያቀረብነው። ለመሆኑ ለዚህ ሁሉ ምግብ የሚሆን ገንዘብ ጌት አመጣሽ? ጋሻው ዝበት ኧረ ጋሻው ጥሩ ይሆንብሃል። ስርዓትና መታዘዝን ላስተምራችሁ ልጅሽ እንደፈለገ መሰረቴ በይ በደንብ አርገብግብ። እሙዬን አይቻት ልምጣ። እሺ እማዬ። እንዴት ነሽ እሙዬ? ደህና ነኝማ። የበለዘው ለቀቀ? አዎ እየለቀቀ ነው። ቆይ ስቲሊያው አሁን ይሻላል፣ ብዙም አይታይም። ለጓደኞቼ እንደሆነ አባዬ እንደመታኝ ያቸዋለሁ እንዴ አንቺ ልጅ ምን ሆነሽ ነው ገመናችንን የምታወጪው? ጋሻው ቢሰማስ? እማዬ አባዬ እንደሆነ እኛም መደብደቡን አያቆምም። ስለዚህ ሌላው ቢቀር ከጓደኞቼ ጋር አውርቼ ተንፈስ ልበል። ሳውራ የብቸኝነቴ ስሜት ይቀንሳል። እማዬ እኔ ምን እንደማስብ ልንገርሽ። ጠንክሬ ይማርና ዩኒቨርሲቲ ይገባለሁ። ከዛ ጥሩ ስራ ይዤ አሪፍ ቤት እሰራለሁ። የእኔ ልጅ እሱማ በጣም ነው የሚያኮራኝ። ከዛ የራሳችን ቤት ሲኖረን ደግሞ ማን እንደሚኖርበት እንወስናለን። ማን እንደሚኖርበት በይ በይ በይ፣ እንዲህ አይነት ወሬሽን ተይ። ኧረ ለመሆኑ ስንት ሰዓት ሆነ እማዬ? ከጓደኞቼ ጋር መገናኘት አለብኝ። እሙ እንዳው ጨርሰሽ እስክትድኝ ባትወጪ አይሻልም? አነኝ እኮ እማ። እንግዲያው መጀመሪያ ቁርስሽም ነው እናንተ ሰፍሳፋ ዶሮች ኑ ጥሬያችሁን ልቀሙ። ቆይ ቀኑብሽ፣ ተራሽን ጠብቂ። ለምለም ቀኑብሽን አታቢያት። ለምን ዳንኤል? በጣም ተከሳች አባዬ ያርዳት። እያንተ <laughs> ነገር በላ እንግባና ወንድም ምን እያደረገ እንደሆነ እኔ አንተ ከንዴ ምን እያረክ ነው? ኳስ ለመስራት ያባየን ካልሲ እየፈለኩ ነው። እሺ ውጣ፣ ናውጣ ካልጋ ስር ለምለምዬ፣ እንደው ስራ በዛብሽ አይደል? ከአዲስ አበባ ስመለስ የአቅሜን ያህል ነው ማግዝሽ። እማዬዬ፣ ያኔማ ጥናቴ ላይ በደንብ ማተኮር እችላለሁ። መቼስ አንቺና ባልንጀሮችሽ ገንዘቡን ስላሰባሰባችሁልኝ ምን ብዬ እንደማመሰግናችሁ አላውቅም። እማ፣ ደስ እያለን እኮ ነው ያደረግነው። ይልቅ ስቴጂ ናፍቆትን እንዴት እንደምችለው አላውቅም። እስኪ ነይ ልጄ ከአጠገቤ ቁጭ በይ። እኔም በጣም ትናፍቅኛለሽ። እማ ሁል ቀን እኮ ነው እንዲሻልሽ ምጸልየው። ተባረክ የኔ ልጅ። እኔ ደግሞ ሁሌ ደስተኛ እንድትሆኝልኝ ነው የምመኘው። እማ እኔ እኮ በጣም ደስተኛ ነኝ። እሺ <laughs> እማዬ፣ መቼ ነው አዲስ አበባ የምትሄጂው? ነገ ጠዋት ነው። አክ እንዴ ስንቴ ልንገርህ። ለምለም፣ ለመንገድ የሚሆነን ሁሉ አሰናድተሻል? አዎ አባ ምግቡን ግን ጠዋት ልትሄዱ ስትሉ ከትላችኋለሁ። ጎሽ እንዴት ነው ዛሬ ትምህርት ቤት አትሄዱም እንዴ? በሉ እንጂ ተነሱ። አባ ቅዳሜ እኮ ነው። ወይ ልብ። እኔ ግን ከጓደኞቼ ጋር ልምምድ ስላለብኝ እሄዳለሁ። አይ ደግ። በሉ ልጆች፣ እናታችሁን አትረብሿት። ውጡና ተጫወቱ። እኔ ከማየ ጋር ነው መሆን የምፈልገው። እኔ እሺ። በሉ እንግዲህ ወደ ስራዬ ልሄድ ነው። ጥሩነሽን አግኝቻት መታ አብራችሁ እንደምትውል ነግራኛለች። ጥሩነሽን? አዎ። ምን ነው ባይሽ? እሷ ደግሞ በማያገባ ጥልቅ ማለት ትወዳለች። ግን ይሁን አመል ሆኖባት ነው እንጂ ስታግዘ እንደ ከረመችው። በሉ ደህና ዋሉ ልጆች። አባብሬ ልጣ። ደህና ዋሉ። ቻው ቻው። አባዬ ቻው ቻው። ኧረ መላ መላ መላ መላ ኧረ መላ መላ መላ ግሬዎች ደንበኞችን እያባረርካቸው እኮ ነው። ለምን ማጎራትን አታቆሙ? እያሾፍሽ ነው እንጂ ድምፄ እንደምትወጂው አውቃለሁ። ኧረ ጆሮዬ ተቀንጥሶ ሊወድቅ ነው። ባለ አሪፍ ድምፅ ያላቸው ጓደኞቼ ጋር ልሂድ። ሄሎ፣ አቤት ምን ደህና ነው ግን? መጣው መጣው። ግርምሽ ሰላም ነው? ወንድሜ በብስክሌት ሲሄድ መኪና ገጨው ነው የሚሉኝ። ቶሎ ልድረስለት። ግን ሱቄን ለማን አደራ ሰጥቼ ልሂድ? አሁን ላይ ከዚህ የሚያባረረኝ ዘመድስ? እሱ ከከተማ ወጣ ብሏል። ሚሚዬ፣ አንቺ እስከዛ ድረስ ብትጠብቂልኝስ? እኔ ኧረ ቆይ ደንበኞችን ባልመቻቸውስ? እሱ ግድ የለም ይወዱሻል። ሂሳብም አይሳሳትብሽም። እኔ እኮ ሱቅ ውስጥ ሸጬ አላውቅም። አንቺ አሪፍ ነሽ ሚሚዬ። እባክሽ ደግሞ እቺ ምን አላት ካልክሽ በተቻለኝ ቶሎ መለሳለሁ። ታዲያ ውሻሽ ደንበኛ እንዳያስቸግርሽ ሚሚዬ። ተከተሉ ማሌባ ይጠብቃል። አይዞ እሺ ግርምሽ ተከተል። እንግዲህ ኃላፊነቱ ለእኔና ላንተ ተጥሏል። እስቲ እነዚህን ደብተሮች እንደርድራቸው። እሳት ነኝ እኔ እሳት እሳት ነኝ እኔ ህዋሳቲም ነገር የገባው ያወቀ ቀድሞ ሰልጥኖ የእሳቱን ውበት ሙቀቱን አብታረገው ፈጥኖ ሲበርደው ሞቀው ሲርበው አበሰለበት ራሱም እሳት ሆኖ ታየ ተስማምቶ ከሳ Oh. ሳራ ስንት ሰዓት ሆነ? ሌሎቹ ሴት ቀሩ። ይኸው እንደውም ሙዬ መጣች። እንዴት ናችሁ? ሙዬ እንዴት ነሽ? ደህና ነኝ። አይዞሽ እሺ። እሺ ያመለጠሽን ትምህርት እንድትገለብጪ ደግሞ ደብተር እንዳተርሰጥሻለሁ። እሺ አባትሽ ግን በደበደቡሽ ቁጥር ትምህርትሽን እንደሚያስተጓጉል ይገባችሁ ይሆን? ምን አውቃለሁ ሳሪታ። ቢገባቸውስ ግድ ይሰጣቸዋል ወይ ነው ጥያቄ። እውነትሽን ነው ሚላት። እናት ሰላም ነው። ይሄ ቀን መድረሱ ማመን አልቻልኩም። ሸሪኑ ክኔት ነው የምናገኘው? መዝናኛ ማዕከል ቅድም ደውሎ ገንዘቡ እንደተቀበልና ለአንቺ ለማስረከብ ዝግጁ እንደሆነ ነግሮኛል። ልቤ በአፌ ልትወጣ ነው። በጣም ነው የማመሰግናችሁ። ለሊ ደስታ አስደሳችን ነው። ሚሚስ እኔ እንጃ። በቃ መዝናኛ ማዕከል እንሂድ። በግርማ ሱቅ ስናልፍ ካያት እንጠይቀዋለን። ካልሆነም እዛው መዝናኛ ማዕከል ትመጣለች። እሺ በቃ ዛሬ ግን ሁላችንም አብረን እንድንውል ፈልጋለሁ። እሺ እሺ፣ እንሂድ ሁለት ታሪክ እንዴ ከሩቅ ነው የመጣ አላልከኝም እንዴ ከምትመላለስ ለምን አምስት አታደርገው እሱስ እውነትሽን ነው በይ ሶስት ባኮ ጨምሪ እሺ ይው ክብሪት ሳትፈልግ መምጣቴ ካልቀረ እንደ ጀመርሽ እሱንም ጨምሪ ሁለት ባኮ አርጊ እሺ ባለሱ ጎረቤቴ አሁን አራት ኪሎ ስኳር በቅናሽ ገዝታለች እኔ ስምንት ኪሎ ብገዛ ምን ያህል ቅናሽ አገኛለሁ አንድ ብር ጎሽ በስድ እሺ እንዴ ግርማሱ ጋር ሰው ተሰብስቧል። ምንድን ነው ምንድን ነው የተፈጠረው? አመሰግናለሁ። እንግዲህ ደንበኛ እንሆነሽ። እሺ እሺ። እንዴ ምንድን ነው ነገሩ? አይ ጀለሶች፣ ግርማኔን ወክሎኝ ሄደ። አይልም? ትርፍ በትርፍ እያደረግኩት ነው። በብዛት ለሚገዛ ትንሽ ቅናሽ ማድረግ እኮ ጣጣ የለውም። ባዶ ካርቶኖች ነው ማስቀርለት። ግን እቃዎቹን በሙሉ በቅናሽ ከሸጥሽ እኮ ግርማ ትርፍ አይኖረውም። ልታከስሪው ነው እንዴ? ሳራ ቀለሜዋ፣ ሁሉንም ነገር በደንብ ጠንቅቄ አስልቼዋለሁ። ይልቁንስ እናንተ የምትገዙት ነገር የለም። ይለካስ ከባድ ሸቃይ ነው። ኑ በእናታችሁ እንስፋ። ዘፈን እኮ ደንበኛ ይጠራል። እሺ ጊዜ ሹፌር የልሜ መኪና ስኬቴን ይዘና ጊዜ ሹፌር የልሜ መኪና ስኬቴን ይዘና ተስፋን ይዞ ሰርቶ ያደረ የለም የከሰረ ተስፋ ይዞ ሰርቶ ያደረ የለም የከሰረ ልጠብቃት የነገዋን ጀንበር አላት መልካም ነገር ልጠብቃት ነጋ እንዴ ተነስቷል ነጋዴ ሌሊቱ ነጋ እንዴ ነጋዴ ተነስቷል ነጋዴ ሌሊቱ ነጋ እስኪ እኔም ያለኝን ሸክፌ ደርሰት በትርፌ እስኪ እኔም ያለኝን ሸክፌ ደሰት በትርፌ አውቃለሁ ትልቁ ኪሳራ ናቁነው ስራ አውቃለሁ ትልቁ ኪሳራ ናቁነው ስራ ትርፍና ኪሳራ የነጋዴ ስራ በትርፉ መቀን ላይ ለመድረስ አስቶ ከገቢ ላይ ወጪ መቀነስ ነው ነብቶ ትርፍና ኪሳራ የንግድ ስራ ዛሬ ለፍቶ ሰርቶ ነገን የጠበቀ ይወድቅም ይነሳል ተስፋን ከሰነቀ መጫነት ራሱ እንጂ መድረሻው ታወቀ። ትርፍና ኪሳራ የንግድ ስራ ወይ ሰው ግን እያያችሁ ነው እንዳለ እየተሰበሰበ እኮ ነው። ደህና ዋላችሁ። ደህና ዋሉ ጋሼ። ምን ልታዘዝ? የከተማውን ምርጥ ቅናሽ እዚህ ነው የሚያገኙት። የሱቁ ባለቤት ማን ነው? ባለፈው ሳምንት ተላላኪ የካርቶን ሳሙና አድርሶ ሂሳብ አልወሰደም እና እሱን ልወስድ ነው የመጣሁት። ሳሙና? ኧረ እኔ የማውቀው ነገር የለም። እማዬ አየሽ ጭፈራ እንዴት ጎበዝ እንደው። እንዴ ዳንኤል፣ እናትህን አትበጥብጣት እንጂ ትረፍበት። ጥሩ ነሽ። ተይው እስኪ እስኪ ያሳየን ዳንኤል። እሺ በጣም ጎበዝ የኔ ልጅ። እኔም ላሳይሽማ። ጎበዝ ለካሴ ልጆች እንደዚህ ጎበዞች ናቸው። እማዬ አብረሽን ጨፍሪ። ልጆች አታስቸግሯት አልኳችሁ እኮ። ጥሩ ነሽ፣ ግድ የለሽም። ያቸው ለነገሩ ምሳም ደርሷል። ሂዱና እጃችሁን ታጠቡ። ባዩሽዬ ቆየችኋል፣ አምጣልሽ ምናምን ቅመሽ። አይ እኔ ልቆይ ሙላ ሲመጣ በላለሁ። አንቺ ቢ የሱቁ ባለቤት ነኝ አላልሽም? አረለው ታዲያ ለምን ነኝ አልሽኝ? ገንዘቤን ላለመክፈል ነው እንዲህ የምትቀባጅሪው? ፖሊስ ነው የምጠራው። እንዴ አረጋሺ፣ እዚህ ጠብቁት፣ ባለቤቱ አሁን ይመጣል አይደል? ሚሚ አሁን ቀኑን ሙሉ ቆሜ የምጠብቅበት ጊዜ የለኝም። ወይም ለአባቴ እንደውለት የመዝናኛ ማዕከሉ ባለቤት ነው። እኔ ስለ አንቺ አባት ማንነት ማወቅ ምንም አያደርግልኝ። እኔ ነኝ ጥፋተኛ። እዚህ ቆሜ ከህፃናት ጋር መከራከሪ። ምን ተፈጠረ? ውይ ግርማ እንኳን መጣ። የዚህ ሱቅ ባለቤት አንተ ነህ? አዎ እኔ ነኝ። ምንድን ነው? በብድር ለላኩልህ ሳሙና ሂሳቤን ስጠኝ። ታዲያ ለምን እርሶ እዚህ ድረስ ደከሙ? ተላላኪውን አይልኩትም ነበር? ቆይ ልስጦት። ይኸው በሉ ደህና ዋሉ። እንዴ ሚሚዬ፣ ብዙ ዕቃ ሰብስበሽ የለ እንዴ? እንዴት ነው እባክሽ ይህን ሁሉ ዕቃ የሸጥሽው? ግርምሽ ታውቀኝ የለ አሪፍ ድምፅ ነው ያለኝ። በዛ ላይ ቅናሹ ቅናሽ የቀነስኩላቸው እኮ በብዛት ለገዙት ብቻ ነው። እስቲ የብር ማስቀመጫውን ክፈችው። ብዙ ብር ነው ይመስላል። ሚሚዬ፣ የሰራሽ ወንበር ከሸጥሽው ዕቃ ብዛት ጋር ማወዳደር አለብኝ። እንዳላከሰርሽኝ ተስፋ አደርጋለሁ። እንዴ ግርምሽ፣ እንደውም ፓርክ ትባያለሽ። በወሬ ማትሸጠውን እኮ ነው በሰዓት የሸጥኩት። በቃ ግርማ ሂሳቡን እስከሚሰራ እኛ እንስፈን። አሪፍ ምን እንስፈን? መሪ ኮከቤ። እሺ ጓደኛዬ መሪ ኮከቤ ሀሳቤን ተካፋዬ መሪ ኮከቤ በደማ በቀለም መሪ ኮከቤ እያጌጠ ነው የኛለም መሪ ዳኛዎች ለዘላለም ይኑሩ። ኧረ <laughs> teacher ሄኖክን እኮ ከአራት ደቂቃ ከሰላሳ ሰከንድ በኋላ ማግኘት አለ መዝናኛ ማዕከሉ ለመድረስ ደግሞ በትንሹ አስር ደቂቃ ይፈጅብን። ወይ ወይ ሳራ፣ እሺ በቃሽ። እውነትም ወደ ድሮ ማንነትሽ ተመልሰሻል። ሜላት፣ ቶሎ ካልሄድን እናረፍዳለን። ኑ በሉ እንሂድና የለምለምን ገንዘብ እንቀበል። Captain involved was the back half. The for ፋሲል እየተሸነፋችሁ እንደምናሸንፋችሁ ነግሬ አልነበረም? አቡ አንተ ደግሞ እግር ኳስ እኮ እስከ መጨረሻው ደቂቃ ድረስ ተስፋ የማትቆርጥበት ነው። እርሚ ለዚህ እኮ ነው ሰለሞንን ኳስ አያውቅም የምልህ። አይ ሜላት ፋሲልሽን አላይሽውም እንዴ? ምን ነው ሰላም አላልሽውም? ይሄና እቅፍ አድርጊው እንጂ አንተ እስኪ እግር ኳስ እንድገማት ምን? ሚሚ ተረጋጊ። እናንተ ደግሞ ረፉ ረፉ። ፋሲል ምንድን ነው የምታወራው? ሜላት ጥሩ ልጅ ናት። ሳራን ብዙ ረድታልኛለች። ስለዚህ በቃ ተዋት። እንዴ ሜላት፣ እባክሽ አንድ ጊዜ ላናግርሽ። ፋሲል፣ እኔ እናንተ ምንም የምንነጋገረው ነገር የለም። ሜላትዬ፣ በእናትሽ አንድ ተረጋጊና የሚልሽን ስሚው። ሳሪት፣ አብረሽኝ የምትሆኝ ከሆነ ብቻ ነው የማናግረው። እሺ፣ አብረሽ ሆናለሁ እሺ፣ እዛች ጋር እንሂድ። ሜላት፣ ባለፈው ሳገኝሽ ይቅርታ ልጠይቅሽ እየሞከርኩ ነበር። ምን ያህል እየረበሽኩሽ እንደነበር አልገባኝም ነበር። ሳራ ባየለ እንዴት እንደተሰቃየች ሳይ እኔ ባንቺ ላይ ያደረኩት ከሱ ምንም እንደማይለይ ይገባኝ። ስለዚህ እባክሽን ይቅርታዬን ተቀበይኝ። አንተም ካሁን በኋላ ማንኛውንም ሴት ልክ እንደ ታይተ የምታከብር ከሆነ እኔም ይቅርታ አደርግልሃለሁ። እሺ ሜላት፣ አከብራለሁ። እሺ እሺ፣ አመሰግናለሁ ፋሲሊ፣ አኩራይ ጎበዝ ፋሲል። ሄኖክ የምንባባለውን እየሰማ ነበር እንዴ? አዎ፣ ጥፋቱን አምኖ ይቅርታ የሚጠይቅ ጠንካራ ወንድ። እናም ይሄ ጠንካራ ወንድ ምሳ ሊጋበዝ ይገባዋል። አንድ ጊዜ ፋሲል ልጃች ጋር ትጠብቀኛለህ? እሺ፣ እጠብቃለሁ። እሙዬ እኑ ይኸው ከኤግዚቢሽኑ የተከፈላችሁ ብር እናመሰግናለን። እንዴት ብዬ እንደማመሰግናችሁ አላውቅም። ለቤተሰቤ በጣም ትልቅ ነገር ነው። አመሰግናለሁ። እሺ፣ በጣም ነው ማመሰግናለሁ። አሁኑኑ ለእናትና ለአባትሽ ወስደን እንስጣቸው። እሺ፣ በጣም ነው እናመሰግናለን። ቻው ሜላ፣ ቻው ክንዴ እንጨት አቀብለኝ። ደርስለት። ስታደግ ትደርስለታለህ። ያው ጡንቻዬን አባዬ። ወይ የልጅ ነገር ምን ጉድ ነው የምሰማው? ዳንኤል ምን ሆነ? ዳንኤል ምንድን ነው? ባዩሽ ባዩሽ፣ ወይኔ ወይኔ ወይኔ ባዩሽ ወደቀች ወደቀችና ልጆች ልጆች ቶሎ ሄዱ እናት ወንድሙን ጥሩት አሁኑን አሁኑን ሄዱ ባዩሽ ባዩሽ ባዩሽ ባዩሽ ባዩሽ ትሰሚኛለሽ ባክሽ ባክሽ ባክሽ ባዩሽ ሚሚ እሙ አንድ ነገር ላደርግ ነው እንድትከራከሩኝ ግን አልፈልግም ምን ታደርጊ ነው ምን ቸገራችሁ? በቀለን አግቧት በላችሁ እንጂ ምን ብላችሁ ተስማሙ። እኔ በሆን ግን ከኔ ምን እንደሚጠበቅ ቀድሞ ሳይነገረኝ ለምንም ነገር አልስማማም። ኧረ አንዳንድ ጊዜ ነገሮችን እንዳመጣጣቸው መቀበልና ሁሉንም ነገር ጠንቅቆ አለማወቅ ደስ ይላል። ስለዚህ እስኪ አንዳንድ ጊዜ ሞክር። ወይ ሚሚ፣ እሙ፣ እኛ ተነጋግረን ከንግድ ትርኢቱ ላይ ካገኘነው ገንዘብ ላይ የተወሰነ ለሁለታችሁ ልንሰጣችሁ ተስማምተናል። እንዴ ይሄማ በፍጹም አይሆንም። ለሊ ገንዘቡ እኮ የእናትሽ መታከሚያ ነው። ምንም መከራከር የለም ብያችሁ የለ እማዬን አዲስ አበባ ወስዶ ለማሳከም በቂ ገንዘብ ይተርፋል። ለሊ ግን እርግጠኛ ነሽ? በሚገባ ይኸውላችሁ፣ ሂሳቡን በደንብ አስልተነዋል። በቂ ነው። ዛሬ ካሰላችሁ ደግሞ ምንም እንደማይሳሳት ታውቃላችሁ። ለሊ በጣም ነው የማመሰግናችሁ። ሁሉንም ነገር አስበንበት ነው እሺ የወሰንነው። እናንተም እኮ ገንዘብ ያስፈልጋችኋል። ለምለም ምን እንደምልሽ አላውቅም። በጣም አመሰግንሻለሽ ለምለም። ያ ሁሉ ሰው የተሰበሰበው እናንተ ቤት ነው? ማዬ ሊሰናበቱ ይሆናል አይመጡት እንዴ? እያለቀሱ ነው ለምለም